ማጠቃለያ ማለት ነው። ማጠቃለያ ሲበያኒ አህካም ሲበያኒ ማብራሪያ ነው። አህካም ሁክሞች ተፈቡ ሊልመርአ ለሴት ልጅ የምትጠብቅላትን ከራመተሃ ክብሯን ወተሱኑ የሚጠብቅላትን ፈታሃ ጥዩት ንጽህናዋን የሚጠብቅላትን እናያለን። በጣም ጠቃሚ ይህንን በትክክል እስካሁን ከቀራችሁትም ትኩረት በጣም ጥሩ ወላሂ በጣም አለይኩም ቢሃዚህ አልባ በጣም ብዙ ነገር እንቀራለን ኢንሻአላህ ስባት ሲበያኒ ማብራሪያ አልፈስሉ አልዓሽር ክፍል አስር አልኺታም ማጠቃለያ ክፍል አስርና ማጠቃለያ ማለት ነው ማጠቃለያ ነው ከዚህ ተለምዷል ሲበያኒ ማብራሪያ ነው አህካሚ አህካሞችን ማብራሪያ ነው። ተህፈዙ ሊልመርአ ለሴት ልጅ የሚጠብቁላት አህካሞችን ነው የምንቀራው። አህካሞችን እንቀራለን። እነዚህ አህካሞች ተህፈዙ የሚጠብቁ ይሆኑ ለማን? ሊልመርአ ለሴት ልጅ ምኗን? ከራመተሃ ክብሯን የሚጠብቅላት እነዚህን ወደፊት የምንቀራቸውን አሳመራ ከያዘች ተኩኑ እምራአተን ከሰሐቢያ እንደ ሰሐቢይ ነው ተኩኑ ጀሊላ ከቢራ አሲፋ ዛከራመትን አሪያ ጥሩ ሴት ነው የምትሆነው ሪ የሚፈልጋት ሴት ሱናው የሚፈልጋት ሴት ትሆናለች። እምራአተን ሷሊሐ ቃኒታ ሳቴባ በቃ ነገር ታሟላለች። ወደፊት ያለውን የምንቀራውን ተግባራዊ ካደረገች ለእሷ ብቻ አይደለም። ፈከዛሊከ አንተ ተኩን ረጁለን ሷሊሐ ትሆናለህ። ሰዲ ተእሙን ወምዲ ተእሳም ይራጁ አሳም ተሕፈዙ ልልመርአ ለሴት ልጅ ትጠብቅላታለች። ከራመትሃ ክብሯል ወተሱኑ ትጠብቅላታለች ታህፈዙም ተጠብቃለች ነው ተሱኑ ታድናታለች፣ ተጠብቃታለች። ትጠብቃታለች። ዒፈተሃ ጽዩፍነቷ አዲስ ማለት ጽዩፍ መሆን ንጽህና ማለት ከመሐረማት ነገር ጽዩፍ መሆን አለመድረስ ማለት ነው። ቦታው ላይ ጥብቅ ነው፣ ቁጥ ዒፋ ማለት ምንድን ነው? ቁጥብነት ማለት ነው። ከምን ከንዚህ ነው ፋይዳ መሰለኝ እንጠ አልመርአቱ አልመርአቱ ሴት ከረጁሌ እንደ ወንዱ ሁሉ መእሙረቱን ታዛለች ይገብል በሰር አይኗን በመስጠት ወሕዝብል ፈርጅ ብልቷን በመጠበቅ እንደ ወንዱ ሁሉ ታዛለች እንደ ወንዱ ሁሉ ታዛለች አልመርአ ሴት ከረጁሌ እንደ ወንድ ናት እንደ ወንድ ሁሉ ከረጁል ልክ እንደ ወንድ መእሙረቱን ታዛለች በምን ይገብል በሰር ገበል በሰር ምን ማለት ነው ተሱኑ ማለት ነው። ተሱኑ ተሱኑ ማለት ነው። ዒሳ ምንድን ነው? ቃል አላሁ ተዓላ አላህ እንዲህ ይላል። ምን ይላል አላህ በቁርአን ቁል በላቸው ሊልሙእሚኒነ ለወንድ አማንያን በላቸው የጎዶ እዘዛቸው ማለት ነው። የጎዶ እንዲሰብሩ እዘዛቸው ምን አብሳሪህም አይናቸውን እንዲሰብሩ ወየሕፈዙ እንዲጠብቁ እዘዛቸው ፍሩጀሁም ብልቶቻቸውን እንዲጠብቁ እዘዛቸው ለአማንያን ማለት ነው። የጎዶ እዘዛቸው ቁል በላቸው መሐመድ ልሙእሚኒን ለአማንያን በላቸው ምን በላቸው የጎዶ ምን አብሳሪህም አይናቸውን እንዲሰብሩ ወየሕፈዙ ፍሩጀሁም ብልታቸውን እንዲጠብቁ ንገራቸው ዛሊክ አይናቸውን መስበራቸውና ብልታቸውን መጠበቃቸው አዝካለሁ ለነሱ የተሻለና ጥሩ መልካም ነገር እነላህ አላህ ኸቢሩን ውስጥ አዋቂ ቢማ ያስነዑን የሚሰሩትን ስራ ጠልቅ ያውቃል። ኸቢር አዋቂ ነው፣ ውስጥ ነው አዋቂ يعلم خائنة الأعين وما تخفي الصدور ሌባዋን አይን ራሱ ያውቃል። ሁሴይን አንድ ጊዜ ሲናገሩ خائنة الأعين እንዴት ናት ምናምን ነገር ብለዋቸው አይ ጋዜጣው እንደዚህ خائنة الأعين እዛም ሲናገሩ ብዙ አለ خائنة الأعين። ብዙ ነገር አለ የምትካቸው ይሄን አድርጎ ያላየ መስሎ ማየት ራስን የሰውር ነው ካኢነተል አዕዩን ለሰዎች ጥሩ ሊሆን ይችላል ለሰዎች ጥሩ ሰው ሊመስል ይችላል ኩሉና ሚወራኢና ሽኡን አጃኢብ አለ ሁላችንም ከመጋረጃ ጀርባ የቀበር ነው አለ አይደል ኩሉ አሐድ አልሙስኒ هو المستمع قائمة الأعين الله يطبق المال نتوب إلى الله إنا ቁል ሊልሙእሚኒን ለአማንያን በላቸው የጉዱ ይስበሩ ሚን አብሳሪህም እይታቸውን ወየሕፈዙ እንዲደብቁ እንዲጠብቁ ፍሩጀሁም ብልቶቻቸውንም እንዲጠብቁ ዘጋቸው። ዛሊከ አይናቸውን መስበራቸውና ብልታቸው መጠበቅ አዝካለሁም ለነሱ የተቻለ ጽዳት ንጽህና ማለት ነው። አዝካለሁም ለነሱ ንጽህና አላህ ሲቀረብ አላህ ዱዓ ስናደርግና ስንለምነው ራሱ ውስጣችን ሙሉ ይሆናል። ራሃ ኑሮ እንለምነዋለን። ተስፋ ኑሮ እንለምነዋለን። በሐራም ከተጨማለቀ አንድ ሰው ግን ያ አላህ የእሱን በር ማንኳኳት ያሰራል። ወላሂ ሕፍዟል ፈርጅ ወሕፍዟል ወሕፍዟል አልዓይን ያ አላህ የሚገርም መሰላል ነው። ከአላህ ጋር መገናኛ ነው ወላሂ አንድ የሚሉት ነገር አለ። ዚናን ከጀመሩት ዚና ከተጀመረ በሩ ተከፈተ ሳይሆን በሩ ተሰበረ ማለት የተሰበረ ነገር ደግሞ ምንጊዜም ክፍት ነው፣ አይጠገንም። ምንጊዜም ሐራም ይጠማል። እጅግ በጣም እንደውም ማሰሚያ የተሰረቀ ውሃ በእንትን ላይ Bible ላይ ያለ ማለት ነው። የተሰረቀ ውሃ ይጥማል ከቧንቧ ከቀዳው ውሃ ይላል። ይሄ መጽሐፍ እንትናቸው ላይ አለ። የተሰረቀ ውሃ እጅግ በጣም ይጥማል የሚል አባባል አለ ይላል። አልሙሐረማ ሐራም ነገር ከተጀመረ አለ ሐራም አለመጀመር ከተጀመረም ደግሞ አተውባ ኢለላህ ተሰርዑ ቢተውባ ፈጥሩ ለትኩ ኢንሻአላህ አላህ በረከት ذلك ይህ አዝካለሁም ለነሱ ንጽህና ነው። ኢነላህ አላህ ኸቢሩን አዋቂ ነው። ቢማ የስመዑን የሚሰሩትን ሁሉ ሰልፎ ለዋቂ ነው። ወቁል በላቸው እስካሁን የቀራነው ለነማን ነበር? ለወንዶች ነበር አይደል? ለወንዶች ነበር። ወቁል በላቸው ልልሙእሚናት ለሴት አማንያንም በላቸው የገቡድነ ከበር ያድርጉ ምን አብሳሪህነ አይናቸውን ከበር ያድርጉ ወየሕፈظነ ይጠብቁ ፍሩጀሁነ ብልቶቻቸውንም ከሐራም ይጠብቁ ሐራም ይጠብቁ አይን አዎ አይን ዑለማዎች ምን ይላሉ? ሁሉ ነገር ዝሙት የሚያልቀው በምላስ ያልቃል። በአይን ያልቅና يصدقه الفرد أو يكذبه حديث ነው አልአይናን ተዝኒያ የአይን ዚና ምንድን ነው? አልነበር የእጅ ዚና ምንድን ነው? አልበጥሽ የእግር ዚና ምንድን ነው? አልኸጥ ኢለል ሙሐረማት አልፈርጅ ብልት ይፈትቆ አው መጨረሻ ላይ ያረጋግጣል ወይም እንዲህ ይላል እንጂ ዝሙት የሚያልቀው መጀመሪያ ላይ ዜናው የሚያልቀው መጀመሪያ ነው። ዑለማዎች ምን ይላሉ? ስድስተኛ ደረጃ ላይ ሰላሙን ፈሰላሙን ፈነظረቱን ፈመውዒዱን ፈሊቃኡን መጀመሪያ ምንድን ነው? መጀመሪያ ከላም ንግግር በመጀመሪያ ከሴት ጋር ሲግባባ ሰው በንግግር ይጀምራል፣ ይገባል፣ በር ይከፈታል፣ አለቀ። በንግግር ይጀምራል። ምን ይመጣል? ከዛ ቀጥሎ ሰላምታ ይመጣል። እንደምን ደህና ነሽ ማለት ይቀጥላል። ከዛ ምን ይመጣል? ተከላሙን ተከላሙን ተከላሙ ሰላምታ። ከዛ ምን ይመጣል? ተነዘራ መተያየት ይመጣል። ከዛ ምን ይቀጥላል? فابتسامة ፈገግታ ይቀጥላል። فموعد ቀጠሮ ይመጣል። فلقاء መገናኘት ስድስት ነው ያደረጉት ዑለማዎች። መገናኘት ስድስተኛ በጣም ምስኪን ነው። መጨረሻ ላይ ሁሉም process ነው የሚያልቀው መጀመሪያ ያዙት فكلام ከከላሙን ንግግር ከላሙን ንግግር ከከላሙን ሰላምታ መጀመሪያ ይነጋገራሉ። በምንም ይሁን በስልክም ይሁን በፌስቡክ አንዴ ፌስቡክ ላይ ይጨቃጨቃል። ወላሂ አላህ እንገራችሁ። ይኸው ጫትን ማጥቃሙ ሻትን ማጥቃሙ ሰማችሁ ይሄን ሻትን ማጥቃሙ ጫትን ማጥቃሙ ከቃማችሁ ያለ ሱስ መኖር አንችልም ካላችሁ ሴቶች ጫት ቃሙ፣ ጫትን በፌስቡክ ላይ ያለን ጫት ተዉት፣ ጫት ቃሙ። ስትቅሚ ራስሽ ነው የምትገኝ። ጫት ግን የምትቅሚ ከሆነ ሌላው ወንዱንም ተጋጫት ያለውንም እያዘዘብሽ ነው። ሁለት ሰው ወላሂ ፈተቁላ መሰራት ያለበት ሐላል ነገር መስራት ከቻላችሁ ሐላል ነገር ሰው ከዛ ውጭ ያለ ነገር አላህን ወላሂ አላህን አላህን ፍሩ ይሄ እድገትም አይደል ይሄ ምጥቀትም አይደል ይሄ ለኢስላም ማጠቀኝ ነገር እዛ ላይ ጥቅሳለህ፣ ብዙ ነገር አገኛለሁ፣ ሰላማዊ ነገር ብዙ ነገር አገኛለሁ። አዎ ቲያትር ቤት ብትገቢ ብዙ ጥቅም ታገኛለህ። እንዴት መኖር እንዳለብህ ማህበራዊ ህይወት ትማሪያለህ። ቲያትር ቤት ውስጥ የማትማሪው ነገር የለም። ብሔራዊ ቲያትር ብትገቢ ብዙ ነገር ታገኛለህ። የአሜሪካ ፊልም ብታይ ስለ ህይወት ስለ መጥፎ ነገር እንዴት መወጣት እንዳለበት ትማር ትችላለች። ስለ ከራቴ፣ ስለ ምን የተለያየ ነገር ልትማር ትችላለች። ወራአቱ ኩል ሙሐረመትን ሐላል እያንዳንዱ ሐራም ውስጥ ሐላል ተቀላቅሎ ነው የሚሰራው። ሐላሉን ይዤ እወጣለሁ፣ ሐራም ነው ይዤ አላህ ይጠብቅን። አላህ በጣም የሚያስፈልገው ወቁል ልልሙእሚናቲ ለአማንያን ሴቶች በላቸው የገቡዙነ ሻት ከሌለ እንደው አንድ ሻት የለመደ ሻቱ ከማስለቀቅ ይልቅ አጣሚ ሴት ማስተማር ይባላል። ወላሂ ሱፍ ነው፣ የሚገርም ሱስ ሱስ ነው፣ በጣም ሱስ ነው። አደጋ ያልጀመርሽ አትጀምሪ፣ የጀመርሽ ደግሞ መሐረማት እንዳትገቢ ያገራል። የፌስቡክ ሙሉን ሐራም ነው እያልኩሽ አይደለም። ግን እያንዳንዱ ሐላሎች የሚገራርም ሐራም አለ። መጠቀም ያለባችሁን ነገር ተጠቀሙ፣ አደራ። ይቀልዳል። ወንድም ይቀልዳል፣ ሴትም ይቀልዳል። ለማንኛውም አደራ ወቁል በል ሊልሙእሚኒን ወቁል በል ሊልሙእሚናቲ ለሴት አማንያን በላቸው የግቡብነ እንዲሰብሩ ዘዛቸው ምን አብሳሪህነ ከእይታቸው እንዲሰብሩ ዘዛቸው ወየሕፈظነ እንዲጠብቁ ፍሩጀሁነ ብልቶቻቸውንም እንዲጠብቁ እዘዛቸው ተብሏል። ስለዚህ ሴትም ሊበድል በሰው ታዛለች። ዑለማዎች ሁለት አይነት እንትን አላቸው። ሐዲሱን በመከተል ሁለት አይነት አመለካከት አለ። ወንድ ልጅ ላይ አይከለከልም። ሴት ልጅ ግን ወንድ ልጅ ማየት ትችላለች። ዑለማዎች ሁለት ነው ተከፈሉ። ትችላለች አሉ። ትችላለች የማትወሰወስ ከሆነ በገይሪ ሸህዋ ማየት ትችላለች። ምን ደሊል አንጥተዋል? የአኢሻን ደሊል የዒድ ጊዜ እነ ሀበሻዎቹ በኑ አርዲፋዎች የዒድ ጊዜ መስጂዱ ግቢ ውስጥ በሽራፍ ሲጫወቱ አይሻ ምን ታደርግ ነበር? ካነት ተንዘሩ የወራኢ ነቢይና ሙሐመድ ዓለይሂ ሰላቱ ወሰላም ከነቢዩ ኋላ ሁና ትመለከት ነበር። ምኑ ትርኢቱ ሲወራወሩ ጦር ወርወራ እርስ ትርኢት ሲያሳዩ ትመለከት ጀመር ነበር እና ነቢዩ ዓለይሂ ሰላቱ ወሰላም ካነ የስሩሃ እንዲህ ይሰትሯት ነበር። መጨረሻ ላይ ተመለስ ወዘሃበ ተልክቷት ሄደ። ሙሉም ማየት አልቻለችም። ነቢዩ ፊት በሩ ላይ ቆመውባታል። እሷ ከኋላ እየተንጠራራ ይታያለች። ስትንጠራራ ነብዩ ይንጠራሩባታል፣ ይሸፍኗታል። ዝቅ ብላ ስታይ ዝቅ ይሉባታል። እየከለከሏት እንደዚህ እያደረጉ ሰለቻትና ሄዱ። ያቺ እንደሌላ አድርገው የልጅ ኳስ ማየት ትችላለች፣ የልጅ ምን ውስጥ ትገባለች። ይህን ሁሉ አምጥተውታል። ሱብሃንአላህ هذا لعب لعب بالدين በእያንዳንዱ ነገር ገባ ትንሽ ነገር ሹብሃ አለች። አህባሽን ስትነሳ እኮ የሚገራርም ሹብሃ ይዘው ነው የመጡት። ቁርአን መክሉቅ ነው ሲሉ አብዱላህ አልሐረሪ አይደለም የጀመረው ከሱ በፊት ጊዜ ተናግሯል። ያችን ነው ያጎላል። አላህ ከአርሽ አላህ ብላ መካን ነው አብዱላህ አልሐረሪ አይደለም የጀመረው ከሱ በፊት የጀመሩታል። እያንዳንዱ የሚመጣ ሙሐረማት ጀርባ በእኛ ላይ የሚለቀቅ ሙሐረማትና ህጅነት ከጀርባው ሊሆን ይችላል። ያንን ተጠቅመሽ ኳስ ሜዳም ይሁን ኳስ ማየትም ይሁን المحرمات والله تحفظي أيتها السنية المقربة المحجبة هذا رشيد والله هذا أنصحك على هذا ሰው ደሊል አታድርግ። ሰው መረጃ አይደለም፣ ዲንሽ ነው መረጃ። ሰው መረጃ ይሆን እከሌ ያደርገዋል እንዳል ወቁል ልልሙእሚናት ለአማንያን ዘንድ የغضضن እንዲሰብሩ ምን አብሳሪህና ከእይታቸው እንዲቆጠቡ ያፈዘነ ፍሩጀውን ይችንደላ አድርገው ምንድን ያልኳችሁ በሁለት ተከፍለዋል ነው አይደል ያልኳችሁ አንድ ይሳላል ያሏሉ አጅነብይን ትኩረት ይሳል አይሻ ራሱ ሙሉ በሙሉ አንድ ሰው ትኩረት ትከታለ አለች አልተመለከተችም ሰልችቷት ነው ሄደች ገደል አይሆንም ሙሉ በሙሉ አውርደውታል አንድ ሴት ልጅ ኳስ ስታዲየም ትግባና ትመልከት ወይንም ደግሞ ትመልከት ካል አንድን ሰው አውጥታ መብዛ አቋሙ ማየት አይቀርም። ሐራማ የክልክል قال شيخنا الشيخ محمد الأمين الشنقيطي እንዲህ ይላሉ። መሐመድ አልአሚን الشنقيطي رحمه الله አላህ ይዘንላቸውና في تفسير أضواء البيان የሚባለው ተፍሲር ላይ እንዲህ ይላሉ። አመረ አላሁ አላህ አዟል ጀለ ወዓላ ለሀያል የሆነው ጌታችን አዟል ይላሉ። أضواء البيان የሚባለው ተፍሲር አልቁርአን ፊል ቁርአን ቁርአንን በቁርአን የተረጎሙበት መሐመድ አልአሚን አሽንቂ የሚገርሙ ታላቅ ዓሊም መሐመድ አልአሚን አሽንቂ ብዙ ሸናጭታዎች አሁን ሌሎች አንድ ሽንቅቲ መሐመድ ሙክታር ሽንቅቲ እኒህ ሞሪታንያዊ ናቸው። መዲነቱል ሙነወራ ውስጥ ጃሚዓ ውስጥ ያስተምሩ የነበሩ ናቸው። እነ ኢብኑ ባዝ ዘበን የነበሩ የነ ፈውዛን ኡስታዝ የነ ዑሰይሚን ኡስታዝ ናቸው። ተማሪውን የሚገርም ተማሪውም የሚገርም ይገራል። በተከታታይ በተመሳሳይ ብዙዎች ነው ሸኹል አልባኒ እነ እብኑ እነ ዑሰይም እነ እብኑ ባዝ በአንድ በተከታታይ አመጡ ኡማውን የትን አድርገው እነዚህ ታላላቅ ሰለፊ ዑለማ قال شيخنا الشيخ محمد الأمين الشنقيطي رحمه الله في تفسيره أضاء البيان የሚባለው ኪታባቸው ውስጥ እንዲህ ይላሉ አመረ አላሁ ጀለ ወዐላ ሌላ ኃያል የሆነው ጌታችን አዘዘ አልሙእሚኒን ወንድ አማንያንን አዘዘ ወልሙእሚናት ሴት አማንያንንም አዘዘ በምን አዘዛቸው ቢቀብሲል በሰር አይናችሁን ቆጥቡ ክበሩ ብሎ አዘዘ ይላል ቁርአኑን ያብራሩ ወሕፍዝል ፈርጅ ብልታቸውንም እንዲጠብቁ አዘዘ ወየድኹሉ ይገባል ፊ ሕፍዝል ፈርጅ ብልትን ከመጠበቅ ይመደባል ሂፍظሁ መጠበቁ ሚን ከዝሙት መጠበቁ ግልትን መጠበቅ ማለት አመረ አላሁ ጀለ ወዐላ ለሀያል ጌታችን አዘዘ አልሙእሚኒን ወንደ አማንያንን ወልሙእሚናት ሴት አማንያንን አዘዘ በገድል በሰር አይንም በመስጠት ወሕፍዝል ፈርጅ ብልት በመጠበቅ አላህ አዘዘ አሁን በቀራረው ቁርአን ሁለት አያው ቁል ሊልሙእሚኒን ለወንዶች ወቁል ሊልሙእሚናት ለሴቶች በላቸው ተብሎ ታዟል ሁለቱ አላህ ወንድ አማንያንም ሴት አማንያንም አዟቸዋለሁ በድል በሰር አይናቸውን እንዲሰጥሩ ወህዝል ፈርድ ብልታቸውን እንዲጠብቁ ወይድሁሉ ይገባል ይካተታል ከህዝል ፈርድ ብልትን መጠበቅ ከሚለው ውስጥ ይገባል ምን ሕፍظሁ ሚነ ከዝሙት ራስን መጠበቅ ወልዋጥ ከልዋጥን መጠበቅ ወልሙሳሐቃ ከሙሳሐቃም መጠበቅ ዚና ዋናው በመስመሩ ወንድ ልጅና ሴት ልጅ የሚያደርጉት ዚና ወልዋጥ ልዋጥ ታሪፉ ነው ልዋጥ ወንድ ልጅ በሴትም ሊያደርግ ይችላል። ሲገይር መካን ያለ ቦታው ግንኙነት ማድረግ ማለት ነው። ያለ ቦታው ግንኙነት ማድረግ ሊዋጥ ይባላል። ሌሎች ሰዎች የጠፉበት የወደሙበት ነው። በአሁኑ ሰዓት ወንድ ከወንድ ያደርጋል። በሴትም በሚስትም አይቻልም ሊዋጥ ወልሙሳሐቃ ሙሳሐቃ ማለት ደግሞ ሴት እርስ በርሳቸው የሚያደርጉት መተጋፈግ ማለት ነው። ስምክልክል ነው። አዳም ነዚህ ነው። እልትን መጠበቅ ከሐራም ማለት የነዚና ከዝሙት መጠበቅ፣ ወልዋጥ ከልዋጥ መጠበቅ ወልሙሳሐቃ ከሙሳሐቃ ሙሳሐቃ ማለት ምንድነው? ነው የሴት ለሴት ግንኙነት ማለት ነው። ሙሳሐቃ ማለት ሴት ለሴት የሚያደርጉት ግንኙነት አለ። ከሞት ውስጥ አይደለም አለ። አልመልዑኑ ያደርጉታል። ሴት ለሴት አይጋባም እንዴ? ያገባል። አሜሪካን ውስጥ ይተጋባል። ሴት ለሴት ወንድ ነው እንዲያገባው ይጋባል። ፈለስጠኑ የሚባሉት የሰው ልጅ ወላሂ አንድ ሼክ ምን በልሁም አበሉ ሰቢላ የሚለዋል ኡላኢከ ከልአንዓም እነዚህ ሰዎች እንደ እንሰሶች ናቸው። በልሁም አበል እንደውም ከእንሰሳ ይበልጣሉ የሚለውን አያ ሲፈስሩት ወላሂ በሊዋጥ ፈሰሩ። አዲ ቄራ ብትሄድ አሉ ብዙ እንሰሶች አሉ፣ ወንድ ከብቶች አሉ። አንዱ በወንዱ ወንድ ላይ ይወጣል። የሰው ልጅ ግን ወንድ ወንድ የሚገርም ሳይዝ ነው ወላሂ አዳጅ ከእንስሳ በታች ወንድ እንስሳ ወንድ እንስሳ ላይ ሳይወጣል የሰው ልጅ በልቱም አባ በጣም ግልጽ ነው ወይድኩሉ ይገባል ከህዝብ ፈርጅ ብልትን መጠበቁ ህዝብ ሆነ ነዲና ህዝብ ሆነ ነዲና ከዚና ራስን ማዳ ወለዋቅ ከሊዋጥ ወልሙሳሐቃ ሴት ለሴትም የሚያደርጉት ወህዝቡ መጠበቅም ምንን ኢድጋ ግልጽ ከማድረግ ብልትን ቢና ለሰዎች ግልጽ ከማድረግም መቆጠብ ነው። ሻወር ስትሄድ በፓንት እንዳልተ እንዳትሄድ እንደካትሩ ሰውነትን ሸፈነ የታዘዝከው በነፍረት ወሩክባ ይህን ሸፈነ ነው ከሄድ እንደውም ሲሸፍን ማታውቀው እጥብ ሆነ ነው መሄድ ሻወር ቤት ታጥበ ማንም ሳይ ጓደኛ አብሮህ የሚተኛ እንኳን እንዳያዩ ማለት ነው ልቅ አይደለም እኛ ልጓም አለን ሸሪዓ አለን፣ ዲን አለን፣ የነብዩ ሱና አለን። ሞዴል የሆኑ ሰሃቢዎች ታልፈዋል። ይህንን እነዚህ ካርቶች ተዋቸው። በጣም ሂዶ ይመጣል። አትመለከተው ከቻልክ ምንም እነሱ የላቸው ሃይማኖትም የላቸው ብሎ ሚነዲና ዝሙት፣ ወልዋት፣ በኋላ ግንኙነት ማድረግ ወልሙሳሐቃ የፊት ለፊት መፈጋፈጥ መጠበቅም ሚነል ኢብዳ ግልጽ ከማድረግ ሊና ለሰዎችም ብልትን ግልጽ ከማድረግ መቆጠብ ወልንኪሳር መገላለጥ ለሁም ለሰዎች መገላለጥ ይህን ራሱ መቆጠብ አንዲት ሙስሊም ሴት ከካፊር ጋር መቆጠብ አለባት። ጸጉሯንም አታሳያት፣ ባቷን ይህንን ሰውነቷን ጽኗን አታሳይ፣ አቋሟን ቅርጿን አታሳይ። ስትወ ትቆጠብ በቻለችው ማለት ነው የምትችለው ትቆጠብ። አደጋ ነው፣ ያጋልጧቸዋል። ሌላ አንቃል ወንዶቹ ካፊር ወንዶች አስማት ሲያደርጉ ቀጥታ ላይ ያደርጉ ይችላሉ። በሴት በእሷ ጓደኛ ያደርጉባታል። እንደዛ ነው የሚያስደርጉት ሲያስደርጉ ለሴት ጓደኛው ያስደርጉባታል አብረው አባለች ከዚህ ጥንቃቄ ለማድረግ እይታ ውስጥ ሴትም ውስጥ ካፍር ሴት ውስጥ ራሱ እይታ ውስጥ መግባት አደጋ ነው። ኢላ አንቃል እስከዚህ ቀጥለዋል። መሐመድን አሚነች ትንኬት ምን አሉ? ወቀድ ወአደ አላሁ ተዓላ አላህ ዝቷል። ወቀድ ወአደ አላህ ዝቷል አይደለም ተዋዓደ ከሆነ ነው ዝቷል። ወቀድ ወአደ አላህ አላህ ቃል ገብቷል። ተዓላ ሌላ ለና ኃያል የሆነው ጌታችን ቃል ገብቷል። መን ተሰለ እሺ ብሎ የታዘዘውን አመራ ትእዛዙን እሺ ብሎ ያከበረን ቃል ገባል። ያዴል አያ በዚህቶ አያ ላይ ቃል ገብቷል አላህ ሚን ወንዶች የሚሆኑ ወኒሳ ሴቶች የሚሆኑ ቢልመግፊራ ምህረት አደርግላቸዋለሁ ብሏል። ወልአጅር ልዓظም ከባድ ክፍያ ይሰጣለሁ ብሎ ቃል ገብቷል አላህ። ወቀድ ወዓደ አላህ ቃል ገብቷል ተዓላ ልዕላ ሀያል የሆነው ጌታችን ምን ይምሰተለ ያደረገ የታዘዘውን አምረ የእሱን ትእዛዝ የፈጸመ ፊ ሀዚህ ልአያ በዚች አንቀጽ ነው من الرجال ወንዶችም ይሁኑ ወኒሳ ሴቶችም ይሁኑ የታዘዙትን በምን ቃል ገብቶላቸዋል? بالمغفرة በምህረት والأجر العظيم ከባድ ክፍያ በመስጠት إذا عمل كسر معها الخصال المذكورة إذا عمل كسر معها ከሷ ጋር ከሰራ الخصال المذكورة የተለያዩ የተጠቀሱትን ነገሮች ከሰራ ማለት ነው። የተለያዩ የተጠቀሱትን ነገሮች ከሰራ ስልቱን ከጠበቀ እይታውን ከጠበቀ የታዘዘውን ነገር ከሰራ ቃል ገብቷል አልኺሳል መልካም ስራ አልመዝኩራ የተዘረዘሩ ፊ ሱረት አህዛብ ሱረት አህዛብ ውስጥ የተዘረዘሩትን ከሰራ ብልትን ከመጠበቅ ጋር አልኺሳል መልካም ስራዎች አልመዝኩራ የተዘረዘሩትን መልካም ስራዎች አብሮ ከሰራ ቃል ገብቷል አላህ ቃል ገብቷል ወዛሊከ ከቀውሊሂ ተዓላ ይህ በአላህ ቃል ውስጥ ይገለጻል ምን ይላል አላህ إن المسلمين والمسلمات والمؤمنين والمؤمنات والقانتين والقانتات والصائمين والصادقين والصادقات والصابرين والصابرات والخاشعين والخاشعات እያለ ቀጥሏል والحافظين فروجهم والحافظات والذاكرين الله كثيرا والذاكرات ብሏል أعد لهم مغفرة وأجرا عظيما إن المسلمين وذلك ይህም አላህ መግፊራት አለመግባቱ ከባድ አጅር እሰጣለሁ ብሎ ቃል የገባው ኢዛ አሚለ ከሰራ መዓሃ ብልቱን ከመጠበቅ ጋር አልኺሳል አልመድኩራ መልካም የተጠቀሱ የተዘረዘሩ ስራዎችን ከሰራ ሱረቱ አህዛብ ሱረቱ አህዛብ ውስጥ የተዘረዘሩ ወዛሊክ ይህም ፊቀውሊህ ተዓላ ይሁን ሲል ገልጿል እነል ሙስሊሚን ወንድ ሙስሊሞች እጅ ሰጡ ወልሙስሊማት ሴት ሙስሊሞች ወልሙእሚኒን ወንድ አማን ወልሙእሚናት ሴት አማንያን ወሷደቂን ዝም ብላችሁ ትንሽ ይገለበ ወልቃኒቲን ሴት ፈሪዎች፣ ወልቃኒቲን ወንድ አላህን ፈሪዎች፣ ወልቃኒታት የሴት አላህን ፈሪዎች፣ ወሷደቂን የወንድ እውነተኞች፣ ወሷደቃት የሴት አለ ወሷቢሪን እንደዚሁ የወንድ ትዕግስተኞች፣ ወሷቢራት የሴት ትዕግስተኞች፣ ወልኻሽዒን የወንድ አላህን ፈሪ፣ ወልኻሽዓት የሴት ወሷኢሚን የወንድ ወሷኢማት የሴት ወልሐፊዚነ ፍሩጀሁም ብልቶቻቸውን የሚጠብቁ ወንዶች ወልሐፊባት ከሴቶችን ብልቶቻቸውን የሚጠብቁ ወዛኪሪን አላህ አላህን የሚያስታውሱ ወንዶች ወዛኪራ አላህን የሚያስታውሱ ሴቶች አዓደላሁ ለሁም አላህ አዘጋጅቶላቸዋል መግፊረተን ምን አዘጋጅቶላቸዋል መግፊረተን ምህረትን ወአጅረን ዐዚማ ከባድ ክፍያ አላህ ክፍያን አላህ ደሞዝን አዘጋጅቷል ከምን ጋር ነው ያገናኘው ሙስሊም መሆን፣ ሙእሚን መሆን፣ ቃኒት መሆን፣ ኻሺዕ መሆን፣ ሷዲር መሆን፣ ሷዲቅ መሆን፣ ፋኢል መሆን ይህ ሁሉ አለ። አብሮ ሰራ ማለት ነው። መጨረሻ ላይ ምን አለ? ወልሐፊዚነ ፍሩጀሁም ወልሐፊዛት ብሏል። መጨረሻ ላይ ከሱ በፊት ምን አለ? ጾመኛ መሆን፣ ሷዲቅ መሆን፣ ቃኒት መሆን፣ ኻሺዕ መሆን፣ ሙስሊም መሆን፣ ሙእሚን መሆን ብልትን ከመጠበቅ ጋር እነዚህ የተዘረዘሩትን ከሰራ አዓደላሁ ለሁም መግፊረተን ወአጅርን ዐظማ ብሎ ይገልጻል። ያ ማለት ነው። ወልሐፊዚነ ጠባቂዎች ሩጀሁም የወንድ ብልቶቻቸውን የሚጠብቁ ወልሐፊዛት ከሴት ብልቶቻቸውን የሚጠብቁ ወዛኪሪን አላህ አላህን የሚያስታውሱ ወንዶች ከሴረን ብዛት አላህን የሚያስታውሱ ወዛኪራት ከሴትም እንደዚሁ አላህን የሚያስታውሱ አዓደላሁ አላህ አዘጋጅቷል ለሁም ለወንዶችም ለሴቶችም አላህን የሚያስታውሱት ሙስሊሞች ሙእሚኖች ቃኒታቶች ሷኢማት መግፊረተን ምህረትን አዘጋጅቷል ባጠፉት ጥፋት አላህ ይቅር ይላል። ወአጅረን አዘይማ ከባድ ክፍያ እንሰጣለሁ ብሏል። ቃል ገብቷል አላህ ኢንተሃ እዚህ ይጠናቀቃል። ምን አድዋኡል በያን ከአድዋኡል በያን የተወሰደ ነው። ስድስተኛው ቮሉም ከመቶ ሰማንያ ስድስት እስከ መቶ ሰማንያ ሰባት እየተሰደደ ቀውሉ የሚለው ቃል ላይ ሚነዚና ወልዋጥ ወልሙሰሐቃ ብለናል። ወልሙሰሐቀቱ ሙሰሐቃ ማለት ወልሙሰሐቃ አልሙሰሐቃ ድጋሚ አምጥቶታል። ችግር የለም። ወልሙሳሐቃ ሙሳሐቃ የሚለው ቃል አሉ አልሙሳሐቀቱ ሙሳሐቃ ማለት ትላላችሁ። ይሄ ሙሳሐቃ ትርጉሙ እስያኑል መርአት ሴት ልጅ ግንኙነት ማድረግ ነው። አልመርአተ ሴት ልጅ ሴት ልጅ ከሴት ልጅ ጋር ግንኙነት ማድረግ ፊል ሙዳለካ በመስተጋፈግ ማለት ነው። ሙዳለካ አደልክ ወልሐቅ ሐቅ ማለት ነው። ደልክ መፈግፈግ ማለት ነው። ካነ የብሉኩ የደይሂ እንደማይተወደው ነቢ ሰለላሁ ዐለይሂ ወሰለም ነብዩ ውዱእ ሲያደርጉ የብሉክ ይተዘፍጉ ነበረ። ጋለታ ማለት የአብሮነት ነው፣ የጋራ እንትን ነው፣ የጋራ ድርጊት ነው። ሙዳለካ ዳለከ ደለከና ዳለከ ይለያል። ደለከ ፈገፈገ ነው። ዳለከ ማለት ደግሞ ተፈጋፈገ ነው። ሙዳለካ ያለው ከዛ ላይ ነው የሚወጣው ከጋራ ከሆነው ቨርብ ላይ ነው የሚወጣው። ሙዳለካ ደልክ መፈግፈግ ነው። ሙዳለካ መፈጋፈግ ማለት ነው። ያ ኢትያኑል መርአ ሴት ልጅ አልመርአ ከሴት ልጅ ጋር ግንኙነት ማድረግ ቢልሙላለታ በመፈጋፈል ወዛሊከ ይህ ጀሪመቱን አዚማ ከባድ ወንጀል ጀሪማ ግፍ በደል አዚማ ከባድ ግፍ ተስተሕቁ አለይሃ ይገባቸዋል አለይሃ በዚች ድርጊት አልፋዒለታን ሁለቱም ፈጻሚዎች ተዕዲበን ስርዓት እንዳደርጉ መደረግ አለባቸው። ራዲዓን የሚቆጥባቸው ቅጣት ይገባቸዋል። እስያኑል መርአ እስያን ማለት ግንኙነት ማድረግ አልመርአ ሴት ልጅ አልመርአ ሴት ልጅ ቢልሙዳለሳ በምስጋለ ወዳሊክ ይህ ደግሞ ይህ ድርጊት ሙሳሐቃ ጀሪመቱን ይፍል አዚማ ከባድ ግፍ ተስተሕቁ ይገባቸዋል አለይሃ በዚህ ድርጊት ላይ አልፋዒለታት ሁለቱም ፈጻሚዎች ማለት ነው ፋዒለታት ሁለቱም ፈጻሚዎች ይገባቸዋል ምን ተእዲበን ስርዓት ማስያዣ ራጂዓን መቀጣጫ የሆነ ማለት ነው ራጂዓን ሊገስጻቸው የሚችል ተእዲብ ስርዓት ማስያዣ ራዲአን ማለት ደግሞ ሊገስጻቸው የሚችል ቅጣት ይገባቸዋል። ረድዕ ማለት ምንድን ነው? ረድዕ ምንድን ነው? ረድዕ ማለት ምንድን ነው? ቃለ ፊል ሙግኒ ላይ ስምንተኛው ቮሊዩም መቶ ዘጠና ስምንተኛው ገጽ ላይ እንዲህ ይላሉ ወኢን ተጃለሰ ፊል መርአታን ሁለት ልጆች ቢተጋፈጉ ፈሁማ ሁለቱም ዛንየታን ዝሙተኞች ናቸው። መልዑነታን ተረግመዋል ተረግመዋል። ወይም ተዳለተት ቢተጋሰቦ እምራአታን ሁለት ልጆች ተሁማ ሁለቱም ዛንየታን ዝሙተኞች ናቸው። መልዑነታን ተረግመዋል። ሊማሩዌ አን ነቢ ሰለላሁ ዐለይሂ ወሰለም ከነብይ የተነገረ ስላለ እነሆ ቃል ነብይ እንዲህ ይላሉ ኢዛ አተት ልመርአት ልመርአ ሴት ልጅ ከሴት ልጅ ጋር ግንኙነት ካደረገች አሉ ነቢዩ አለ ሰላት ወሰላም ፈሁማ ሁለቱም ዛኔታን ዝሙተኞች ናቸው ሁለቱም ዝሙተኞች ናቸው ዚና ሰርተዋል። ዚና ሰርተዋል። ወአለይህማ በሁለቱም ላይ አተዕዚር ቅጣት ይገባቸዋል። ቅጣት ይገባቸዋል። ተዕዚር ተዕዚር ማለት ግርፋት ሊሆን ይችላል። ከተገኙ መገረፍ አለባቸው። ሊአነሁ ምክንያቱም ዚነን ዝሙት ነው። ይህ ዝሙት ላሐደለሁ የተወሰነ ቅጣት የለው። ተዕዚርና ሀድ ይለያያል። ሀድ ማለት ሀድ ማለት የዚና ሀድ ሀድ ያለው ዚና አለ። ዋናው ዚና ማለት ነው እሱ ትዳር አለው የለውም? ትዳር ከሌለው መቶ ብር ካለ ትዳር ካለው ደግሞ ረጅም ተቀጥቅጦ ይገደላለን። ሁለት ትዳር ያላቸው ሴቶች ግንኙነት ሲያደርጉ እርስ በርሳቸው ቢገኙ ምንድነው የሚደረገው? ተቀጥቅጦ ይገደላሉ? አይገደሉም። ሐደን አልተወሰነም። ቅጣት ነው ማይራሁ ለሐኪም ማይራሁ አቡሁማ ቃቤናየው ይገርፋቸዋል። ፍርድ ቤት ያስፈልጋቸዋል አለ ለማለት አይ መገረፍ አለባቸውም ካለ የተወሰነ ሀያ የሚገርፋሱ ሰላት አርባ የሚገርፍ አምሳ ታዕዚር ማለት የተወሰነ የተገደበ አይደለም። ታዕዚር ዝም ብሎ ምንድን ነው ያልኳችሁ? ቅጣት ደም ቅጣት ግርፋት ቅጣት። ለምን ታዕዚር ተደረገ? ሀድ ለምን አይደረግም? لأنه ምክንያቱም زينا زموت نوا يقلت الجنينة زينا نو من أين الزينا لا حد له يتجدد أنتن يلو حد له أرد ለራሱ የተወሰነ ቅጣት ያለው ዲናር ሴት በሴት ግንኙነት ሲያደርግ እንደዚህ አድርጋችሁ ግረፉ አላሉም ነብይ። መቶ ግረፉ፣ አምሳ ግረፉ፣ ሰላሳ ግረፉ ብለው በቁጥር አላስቀምጡም። ሀድ ነው የሚወሰነ ሀዱ ታሪክ ምንድን ነው? የሌባ ሀድ እንዴ ነው ቅጣት ሀድ ማለት ቅጣት ነው። የሌባ ቅጣት ምንድን ነው? እጅ መቆረጥ ማለት ይሄ ሀድ ተቀምጦበታል። እሺ የዝሙተኛ ሀድ ምንድን ነው ከተባልክ ምንድን ነው? ትዳር ካለው መገደል ተቀጥቅጦ በጥይት መግደል ይቻላል አይቻልም። ድንጋይ ነው የተቀጠቀጠው። እዛው በተቀመጠበት ለአነሁ ምክንያቱም ዚነን ዝሙት ነውና ላሐደለሁ የተወሰነ ቅጣት የሌለው ስለሆነ ዝም ብሎ ማይራሁል ሐኪም ቅጣት ይሰጣል። ታዕዚርና ሐድ ይለያል። ታዕዚር ማለት ማይራሁል ሐኪም ብያችኋለሁ። ቃዲ የሚወስነው ቅጣት ነው። እነዚህ ደጋግሞ ሁለት ጊዜ ነው የተከሰሱት። እነዚህ ልጆች መቶ መገረፍ አለባቸው ካለ መቶ ይገረፍ፣ ዘጠና መገረፍ አለባቸው ካለ ዘጠና ይገረፋል። የተቀመጠለት አለ አልገባችሁም? ገብታችኋል? فتحذر المرأة المسلمة ሙስሊም ሴት ትጠንቀቅ። እንኳን በተለይ አሻባት ወጣት ለጋ ወጣት የሆኑ ሴቶች ይጠንቀቁ። እንጂ ለሃዳ ከዛ አይነት ድርጊት ይቆጠቡ አደራ። ተሰቅፏቸዋል ካፊሮች። ከካፊር ጋር የምትቀርብ ከሆነ ልትሳፈር ትችላለች። በግናይ አላህ አለ ማ ሰሚዕቱ ቢሃዛ ፈልተሕዘር ልመርአቱ ልመርአ እነዛ ወጣ ያሉት ዲን የሌላቸው ናቸው የሚያሰራም ፈልተሕዘር ልመርአ ሴት ልጅ ትቆጣ ትጠንቀቅ አልሙስሊማ ሙስሊም ሴት ልጅ ትቆጣ ኹሱሰን ሙስሊም ሴት ልጅ ትቆጣ አደራ ኹሱሰን በተለይም በተለይም በተለይም አሻባ ወጣት ሚስሊ هذا المنكر ለቀሪ ያስቀያሚ የሆነ አስቀያሚ ሁኔታ ምን ሲል ይሃዳ ምን ከማድረግ ትቆጠር አልሙንከር አልሙንከር አስቀያሚ አልቀሪ መጥፎ አስቀያሚ ማለት ነው ሙንከር መጥፎ ነገር ማለት ነው ሙንከር ማለት መጥፎ ነገር አልቀሪ አስቀያሚ አስቀያሚ ማለት ቀሪ ያስጠላ ተግባር ወአማ መን ገበል ወአማ አን ገድል በሰር አይን ስለመ በቃ ይልቀቁት። Thank